بسم الله الرحمن الرحيم الحمد لله الصلاة والسلام على رسول الله صلى الله عليه وسلم ይሄ ኪታብ እንደም ከዚህ ያው እንደተነጋገር ነው ኪታቡ ኪታቡ ተውሂድ ይባላል ኪታቡ ተውሂድ ነው ጸሐፊ የኪታቡ ጸሐፊ ሼክ መሐመድ ብን አብዱልዋሃብ ነው ሼክ መሐመድ ብን አብዱልዋሃብ የእሱን መግቢያ ነገር ከዚህ በፊትም ተነጋግረናል ያው ስዑዲ ሪያድ አካባቢ ሪያድ ከተማ አካባቢ የነበረ ሪያድ ከተማ አካባቢ የነበረና ሪያድ ከተማ ውስጥ ሳይሆን እዛ አካባቢ ያሉ ከተሞች አሉ ገጠር እዛ አካባቢ የነበረ ነው አባቱና እናቱ አባቱና አያቱ ጋር ሲቀራ ነበር ከዛ ወደ ኢራቅ ወደ መዲናና መካ እየዞረ የተለያዩ ኪታቦችን ቀርቶ ከዛ በኋላ እውቀቱ እየዳበረ ሲመጣ በዘመኑ የነበረውን ችግር ለመቅረፍ ያ ምንድነው በጣም የሽርክ ቀብር ላይ ሽርክያት ምናምን ብዙ ስለነበረ እሱን ለማስወገድ በተቻለ መጠን ጥሯል። ከመሊክ ስዑድ ጋር በመሆን ያው የምታዩት ስዑዲ አገሯን ማለት ነው ከአላህ በታች እነሱ ናቸው ማለት ነው እንደዚህ ያደረጉት እና ይሄ ኪታብ የእሳቸው ነው ሼክ መሐመድ አብዱልሀብ ነው ይህንን ነው የምንቀረው እንሻ አላህ የሸርሕ ደግሞ የምትጠቀሙ ካላችሁ ሸርሕ ለማንበብ ብዙ ጊዜ ጥሩ ሸርሕ ነው የኪታቡ ተውሒድ ጥሩ ሸርሕ ፈትሑል መጂድ شرح كتاب التوحيد የሼክ አብድራህማን ኢብኒ ሐሰን አለ ሼክ አለ ሼክ እና ደግሞ ሁለተኛ ሌላ ደግሞ ማን ነው ሁለቱ ኪታቦች አብረው ነው ብዙ ጊዜ የሚታተሙት አልቀውሉ ልሙፊድ ሼክ መሐመድ ሷሊሕ አልዑተይሚን የሁለቱ ማለት ነው ቀውሉል ሙፊድ እና ፈትሑል መጅድ እነዚህ ጥሩ የኪታቡ ተውሂድ ሸርሖች ናቸው በአለ ሼክ እና በዑተይሚን የተደረጉ ማለት ነው እና ኢንሻ አላህ ይህንን ነው የምንጀምረው ዛሬ ቀን ኪታቡ ተውሂድ ማለት መጀመሪያ ያው ኪታብ ማለት መጽሐፍ ማለት ነው ቀጥተኛ ትርጉሙ ኪታብ ማለት መጽሐፍ ማለት ነው ግን ብዙ ጊዜ መጽሐፍ ኪታብ ሲጽፉ የሚጠቀሙት እንደ ምዕራፍ እንደማለት ነው ምዕራፍ ማለትም ይቻላል ብዙ ጊዜ ማለት ነው። ለምሳሌ አንድ ኪታብ ይጽሁፍና ኪታቡ ጦሃራ፣ ኪታቡ ሶላ እያሉ ኪታቡ ሀጅ ምናምን እያሉ ይቀጥላሉ። እዚህ እንደ መለያ ያደርጉታል። መጽሐፍ ማለት ነው ቀጥተኛ ትርጉሙ። ኪታብ አተውሂድ ደግሞ ተውሂድ ማለት ደግሞ አንድ ማድረግ። እዚህ ደግሞ የኛ ዲን ምን እስጥላህ የቃል አጠቃቀም አለ። የዲናችን የቃል አጠቃቀም ላይ ምንድነው የምንለው? ተውሂድ ማለት አላህን አንድ ማድረግ ማለት ነው። በሩብያው በኡሉህያውና በአስማ ሲፋቲሂ አላህን አንድ ማድረግ ማለት ነው ተውሂድ ማለት ስለዚህ ኪታቡ ተውሂድ የአላህን አንድ የማድረግን የሚመለከት መጽሐፍ ነው ማለት ነው ይሄ ኪታብ እና ብዙ ጊዜ ከተውሂዶች ደግሞ ብዙ ጊዜ የሚያወራው ይሄ የኡሉህያን ክፍል ነው የኡሉህያን ክፍል ነው በጣም አተኩሮ የሚያወራው ማለት ነው ይሄ ኪታብ ኪታቡ ተውሂድ ሌሎች አሉ በደረጃ እንሻ አላህ አስማኦ ሲፋት የሚመለከቱ ብዙ አሉ በጣም ብዙ የተጻፉ ስለዛ ላይ በተለይ አሉ ኢንሻአላህ በጊዜ ከቀጠላችሁ ሁሉንም ደርሶ ሁላችን እንደርስበታል ኢንሻአላህ እና ይሄን ነው የምንቀራው ማለት ነው ዛሬ ቀን ከአሁን በኋላ ያሉት እስኪያልቅ ድረስ እና ትግስት ሊኖራችሁ ያስፈልጋል ኪታቡ አሁን ጀምራችሁት ቶሎ ላያልቅ ይችላል ረጅም ነው ማለት ብዙ ጊዜ ቁርአን ይሄ ኪታብ ምንድነው ቁርአንና ሐዲስ ነው ያለው ብዙ ጊዜ ሲያስቀምጥ ሼክ ቁርአን ያመጣል ሀዲስ ያመጣል ቁርአን ያመጣል ሀዲስ ያመጣል ስለዚህ ቀስ እያልን ልንሄድ ያስፈልጋል ተግባባል ቆስ እያልን ልንሄድ ስለምንችል ያው ጊዜ ሊጨርስ ይችላል ግን ቀጣይነት ካለው ሁሉም ነገር አጭር ነው ሁሉም ያልቃል ለምን ቀጣይነት ነው ዋናው የሚፈለገው እሺ ኪታብ አተውሂድ የተውሂድ መጽሐፍ ማለት ነው ምን ያረጋል መጀመሪያ ሼሁ መግቢያ ነው የጻፈው መጀመሪያ ምን ማለት ነው ስለ ተውሂድ አጠቃላይ መግቢያ ይጽፋል አሁን መጀመሪያ ላይ ስለ ተውሂድ የመጀመሪያ መግቢያ አያቶችን ያመጣና ከዛ በኋላ ወደ መጽሐፍ የኪታብ አጻጻፍ ማለት ነው የኪታብ አጻጻፍ እንዴት ነው ያደረገው መጀመሪያ ላይ አሁን እንደምታዩት ቀጥታ ኪታቡ ተውሂድ ብሎ የመጽሐፉ ኪታቡ ስም ነው ከዛ በኋላ የተውሂድ መግቢያው አያቶችን ከቁርአን ይደረድርና ያመጣና ከዛ በኋላ ደግሞ እየከፋፈለ ርዕስ ያመጣል። ስለዚህ ስለ ከዋክብት ማመን፣ ስለ ቀብር ላይ ሽርክ ምናምን የተለያዩ እንትኖችን ትምህርቶችን በባብ በእንትን በምዕራፍ እየከፋፈለ ያመጣዋል። አሁን ግን እቺ ምንድና እንደ መግቢያ ይጀምራል ማለት ነው። ስለ አጠቃላይ ተውሂድ እንዳልኳችሁ ኪታቡ በደንብ እንትን የሚለው የሚመለከተው ስለ ኪታቡ ስለ ኡሉህያ ክፍል ማለት ነው። ከተውሂድ ውስጥ በጣም የሚያተኩረው ማለት ነው። ስለ ሁሉም አለው ግን ዋናው ስለ ኡሉህያ ነው ማለት ነው እሺ ወቀውሉ ላህ ተዓላ ጥያቄ ካላችሁ መሀል ላይ በጽሁፍ ታች ጻፉልኝ እየገባችሁ ኢንሻአላህ እንሄድ ጥያቄ ካላችሁ ለመጠየቅ አታመንቱ እንደፈለጋችሁ መጠየቅ ትችላላችሁ እሺ ወቀውሉ ላህ ተዓላ የአላህ ንግግር ነው በምን ጀመረ ወማ ኸለቅቱ ልጅነ ወልኢንሳ ኢላ ሊያዕቡዱን ወቀውሉ ላህ ተዓላ የአላህ ንግግር ነው ወማ ከለቅቱ ልጂነ ሰዎችን አልፈጠርኩም ወልኢንሰ ይቅርታ ወማ ከለቅቱ አልፈጠርኩም አለ አልጂነ አጋንንትን አጋንንትን አልፈጠርኩም ወልኢንሰ ሰዎችንም አልፈጠርኩም ኢላ ሊያዕቡዱኒ እንዲያመልኩኝ ቢሆን እንጂ ይላል አላህ እንዲያመልኩኝ እንጂ የሰው ልጆችንም ቢሆን አጋንንትን አልፈጠርኩም ይላል አላህ ስለዚህ እኛ የሰው ልጆችና ጋንንቶች የተፈጠር ነው ዋና እንትናችን ለምንድን ነው አላህን ለማምለክ ነው አላህን ለማምለክ ነው ምንድን ነው አላህ እንደፈጠረን አውቀን ይህን ሁሉ ሲሳይ የሰጠን ሁሉ አውቀን ይሄ ሩብያ ክፍል ነው ከዛ በኋላ ደግሞ አምልኮ ለሱ ብቻ እናደርጋለን ማለት ነው እዚህ ለዚህ ነው የተፈጠር ነው ለሌላ አይደለም ማለት ነው ዋና የተፈጠር ነው የምንበላው የምንጠጣው ያው እዚህ ለመኖር አላህ የፈቀደልን ስለሆነ እንጣቀማለን ዋናው ግን የሰው ልጅ የተፈጠረው አላህን ሊያመልክ ነው ማለት ነው ካልሆነ ዋና ስራውን አልሰራም ማለት ነው የመጣበትን ወቀውሉ ላህ ተዓላ አሁንም የአላህ ንግግር ነው ወለቀድ በዓትና ይላል አላህ ولقد بعثنا في كل أمة رسولا أن اعبدوا الله واجتنبوا الطاغوت ولقد بعثنا برقت ملكنال ولقد بعثنا برقت ملكنال في كل أمة بهلم هزبوش لاي في كل أمة بهلم هزبوش لاي برقت ملكنال رسولا ملئكتنيان አኔ ዕቡዱ ላሃ አላህን አምልኩ ወጅተኒቡ ራቁ አጣሁት ጣውታትን ራቁ ስለዚህ ምን ይላል ወለቀድ በዓትና በእርግጥም ልከናል አለ አላህ ፊ ኩል ኡመቲን በሁሉም ህዝቦች ላይ ልከናል ረሱልን መልእክተኛ ስለዚህ በዚች ዓለም ላይ ህዝብ ሆኖ ያልተላከለት ነቢይ ያልተላከለት ህዝብ የለም ሁሉም ህዝብ ነቢይ ተልኮለታል ሁሉም ህዝብ ነቢይ ተልኮለታል እንደምታውቁት ከሆነ መቶ ሀያ ሺህ የሚሆኑ ነቢያት አሉ ከነዛ ውስጥ 360ዎቹ ረሱሎች ናቸው ደረጃ አላቸው ከዛ ከነዚህ ከ360 አምስቱ ኡሉል አዝም ናቸው ኑህ ሙሳ ዒሳ ኢብራሂም እና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከዛ ከሁለቱ ደግሞ ከሌሎቹ ነቢዩ ኢብራሂም አለይሂ ሰላም እና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከሁለቱ ደግሞ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ይበልጣሉ እንደዚህ ነው ደረጃቸው ስለዚህ የሁሉ ነቢያት ያው ለሁሉም ህዝቦች ተልከዋል ማለት ነው ለምንድን ነው የተላኩት አኒ ዕቡዱላህ አያችሁ አላህን አምልኩ ለሰዎቹ ሊያስተምሩ አላህን አምልኩ ወጅተኒቡ ጣሁት ጣውታትን ራቁ ለዚህ ነው የተላኩት ማለት ነቢያት ነቢያትን ምን አለ አላህ መልእክተኞችን ለሁሉም ህዝቦች ልከናል ምንድን ነው ለምን አኒ ዕቡዱላህ ወጅተኒቡ ጣሁት አላህን አምልኩ ጣውታትን ራቁ ብለን መልእክተኞችን ልከናል ይላል አላህ ስለዚህ ለዚህ ነው የተላኩት እቺ ደግሞ ናት አን ዕቡዱ ላሃ ወጅተኒ ጣዖት ማለት ላኢላሃ ኢለላህ ናት አይደለም ዕቡዱ ላሃ ማለት ላኢላሃ ማለት ነው አይደለም ዕቡዱ ላህ ማለት ኢለላህ እንደማለት ነው ይቅርታ ወጅተኒ ጣዖት የሚለው ደግሞ ላኢላሃ የሚለው አይደለም ላኢላሃ ኢለላህ ማለት እኮ በእውነት የሚመለክ አምላክ አንድ አላህ ብቻ ነው ነው እዚህም ራሱ ምንድን ነው አን ዕቡዱ ላህ አላህን አምልኩ ወጅተኒ ጣዖት ጣዖታትን ሁሉ ራቁ ይላል እሺ ወደ ቀጣይ ሱረቱ ነህል እዚሁ ቁርአኑ ምንድነው ቁርአኑ ማየት ከፈለጋችሁ ለበለጠ ጥሩ ነው ስታነቡ የአማርኛ ቅዱስ ቁርአን ሄዳችሁ ማየት ከፈለጋችሁ ወይ ደግሞ ሸርሕም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 የአላህ ፍርድ ቃል በቃል እንጨርሰ መጀመሪያ ወቀዳ ረቡከ ጌታ ፈረደ አላ ተዕቡዱ እንዳታመልኩ ኢላ እያሁ ከሱ በስተቀር ሌላን እንዳታመልኩ አላህ ጌታችሁ ፈረደ ወቢልዋሊደይኒ ኢሕሳና ለወላጆች ደግሞ መልካምን መዋል ጌታ ግዴታ አደረገ ኢማ የብሉገነ ዒንደከ አንተ ዘንድ ቢደርስ አልኪበረ አሐድሁማ አንድኛቸው ከወላጆችህ መካከል አንድኛቸው እርጅና ቢደርስባቸው አንተ ያለ አውኪላሁማ ወይንም ሁለታቸው አባትና እናት አንደኛው ወይ ሁለቱ ሁለቱም እርጅና ቢደርሱ አንተ ያለ ፈላ ተቁልሁማ አትበላቸው ኡፍን እጭ ወይ ደግሞ ኡፍ አትበላቸው ወላ ተንሃርሁማ አታሳንሳቸው ወቁል ለሁማ በላቸው ቀውለን ከሪማ ጥሩ መልካም የሆነ ንግግርን ተናገራቸው ይላል ስለዚህ እዚህ ምንድነው የምንረዳው ይሄ አያት መሐለ ሻሂድ ማለት ዋናው እዚህ ይሄ ኪታቡ ተውሂድን የሚመለከተው አንቀጽ የት ያለው እስከ ወቀዳ ረቡከ አላ ተዕቡዱ ኢላ እያሁ የሚለው ነው እዚህ ጋር የምንፈልገው ዋናው ወቀዳ ረቡከ ጌታህን ለምሳሌ ስለ ወላጅ የሚያወራ ሰው ካመጣ ስለ ወላጅ እያስተማረ ከሆነ አንድ ሰው የሚፈልገው አያት የትኛውን ነው ወቢል ወቀዳ ረቡከ የሚለው አላህ ተዕቡዱ ኢላ ይኸው ወቢልዋሊደይኒ ኢሕሳና ኢማ የብሉቀን የሚለውን ሁሉ ይፈልገዋል እኛ ግን እዚህ ስለ ተውሂድ የምንማር ከሆነ ዋናው እችን ነው የምንፈልጋት ማለት ነው ያለችው ወቀዳ ረቡከ ጌታ ፈረደ የአላህ ፍርድ ሁለት አይነት ነው ቀዳውን ከውንይና ቀዳውን ሸርዕያን አንደኛው ፍርዱ ያን የመጀመሪያው ቀዳውን ከውንይ የሚባለው ለምሳሌ ክስተት ከመፈጸም ቅሮት የሌለው ግዴታ የሚፈጸም ማለት ነው ለምሳሌ አላህ እኛን በዚህ በዚህ በዚህ በዚህ ቀን በዚህ ምናምን ትሞታላችሁ ብሎ ጽፏል ይሄ ቀዛኡን ከውኒ ይባላል የተፈረደ ግዴታ መፈጸም ቀሮት የሌለው ከመፈጸም ማለት ነው ስለዚህ ይፈጸማል ይሄ አንደኛው ፍርድ ነው ሌላ ሁለተኛ ፍርድ ቀባኡን ሸርዒ የሚባለው ደግሞ ሐራም ያደረገው ሐላል ያደረገው ዋጅብ ያደረገው ይሄ ሁሉ ቀዳም ሸርዒ ነው አላህ ስገዱ ብሎናል አላህ ሙስሊሞች ሁኑ ብሎናል አላህ ካፊር አትሁኑ ይሄ ትእዛዞችን አዙናል የቀዳውን ሸርዒ ነው ሊተገበርም ላይተገበርም ይችላል ማለት ነው የተገበረው መልካም ያገኛል የመልቂያማ ያልተገበረው ቅጣት ያገኛል ያልተተገበረው የተተገበረውም አላህ ስለፈቀደ ነው አላህ ያልፈቀደው ነገር እዚች ዓለም ላይ አይከሰትም ሁሉም ነገር በአላህ ፍቃድ ነው የሚከሰተው ማለት ነው ከዛ አላ ተዕቡዱ አላህ የፈረደው ምንድን ነው እዚህ ጋር አላ ተዕቡዱ እንዳታመልኩ ኢላ እያሁ እሱን ሲቀር እሱን ሲቀር ሌላን እንዳታመልኩ ጌታችሁ ፈርዷል ወቢልዋሊደይኒ ኢሕሳና በወላጆች ደግሞ መልካምን መዋል ለወላጆች መልካምን መዋል ብዙ ቦታ ሽርክ አትስሩ አላህን ብቻ አምልኩ ይልና ቀጥሎ ሁለተኛ የሚያመጣው ስለምንድን ነው ወላጆች ነው ወላጆች በእስልምና ትልቅ ትልቅ ቦታ አላቸው ለምን ከአላህ በታች ከአላህ በታች እዚህ እንድንመጣ ያደረጉን እነማን ናቸው ወላጆቻችን ናቸው ማለት ነው ከአላህ በታች ሀታ ካፊሮች ቢሆኑም ራሱ ሐቅ አላቸው ያው እንደ ሙስሊም ባይሆንም ሐቅ አላቸው ስለዚህ ወላጅ ትልቅ ቦታ አለው ማለት ነው እማ የብሉገነ ዕንደከ ልኪበራ አሐዱሁማ አው ኪላሁማ ከእነሱ ውስጥ አንደኛቸው ወይ ደግሞ ሁለቱም እርጅና ቢደርሱ አንተ ያለ ማለት ነው ፈላ ተቁል ለሁማ ኡፊን እጭ ወይ ደግሞ ኡፍ አትበላቸው ለምንድ ነው እጭ ወይ ኡፍ የሚለው ቃል የመሰልቸት ምልክት ነው የእንትን ምልክት ስለሆነ አንደዛ አትበሉ ወላ ተንሃርሁማ አታሳንሳቸው ወቁል ለሁማ ቀውለን ከሪማ መልካም የሆነ ንግግርን ተናገራቸው ይላል ሱረቱ ልኢስራ ሀያ ሶስተኛው አንቀጽ ላይ ነው ይሄ አሁን የቀራ ነው አንቀጽ ማለት ነው <clears throat> ወቀውሉሁ ተዓላ አሁንም የአላህ ንግግር ነው ወቀውሉሁ ተዓላ አሁንም እንደነገርኳችሁ የምንዘረዘር ያላቸው አንቀጾች የቁርአን አንቀጾች ስለ ተውሂድ ነው አይደለ ስለ ተውሂድ መግቢያ ነው እንግዲህ ኪታቡ ተውሂድ ነው መግቢያውን በምንድን ነው ያደረገ ያለው ሼሁ ቁርአን አንቀጾችን እየደረደረ ስለ ተውሂድ እያስተማረን ነው ማለት ነው አጠቃላይ አጠቃላይ የሆነ የተውሂድ እውቀትን ማለት ነው ወቀውሉሁ ተዓላ የአላህ ንግግር ነው ወዕቡዱ ላሃ አላህን አምልኩ አያችሁ ወዕቡዱ ላሃ አላህን አምልኩ ولا تشركوا አታጋሩ به በሱ ላይ شيئا አንዳችም ነገር በሱ ላይ አታጋሩ ወአቡዱላሃ አላህን አምልኩ ወላ ቱሽሪኩ ቢ ሸይአ በሱም አንዳችም ነገር አታጋሩ ይሄ ሁሉ ግልጽ አያት ቁጭ ብሏል በቃ አላህን አምልኩ ሌላ ነገር አታጋሩ እሺ وقوله تعالى የአላህ ንግግር ነው قل በላቸው تعالوا ላንብብላችሁ قل በላቸው تعالوا ኑ ይቅርታ ቁል በላቸው ይሄ ለነቢ መሐመድ ስለ ላሁ ሰለም የተባለው ለእኛም ይሆናል ማለት ነው ነቢያ ስለ ላሁ ሰለም ብዙ ቦታ ቁል ወላሁ አሀድ ቁል አውድ ብረቢ ናስ ቁል አውድ ብረቢ ልፈለቅ ለሳቸው ነው ይህም በል ይህም በል በል በል ይላቸዋል አይደለም ስለዚህ ለሳቸውም ነው ለእኛም ነው ማለት ነው ለእኛም ትእዛዝም ነው ቁል በላቸው ተዓለው ኑ አትሉ ላንብብላችሁ ማ ሐረመ ረቡኩም ጌታችሁ እርም ክልክል ያደረገባችሁ ላንብብላችሁ አለይኩም በእናንተ ላይ ያ ምንድን ነው አላ ቱሽሪኩ እንዳታጋሩ ቢሂ ሸይአ አንዳችም ነገር በሱ እንዳታጋሩ እየጠቀሰ ነው እንግዲህ ክልክል የሆነ ወቢልዋሊደይን ኢሕሳና በወላጆች ደግሞ መልካምን መዋል ወላ ተቅቱሉ አትግደሉ አውላደኩም ልጆቻችሁን አትግደሉ ሚን ኢምላቂን ከድህነት ፈርታችሁ ልጆቻችሁን አትግደሉ ናሕኑ ነርዝቁኩም እኛ ሲሳይ እንሰጣችኋለን ወእያውም እነሱንም እኛንን የምንሰጣቸው ይላል አላህ ወላ ተቅርቡ ወላ ተቅረቡ አትቅረቡ አልፈዋሒሸ መልክ መጥፎ ስራን አትቅረቡ ማ ظهረ ሚንሃ ግልጽ የሆነ ከሷ ወማ በጠነ የተደበቀም ቢሆን ወላ ተቅቱሉ ነፍሰ ነፍስን አትግደሉ አለቲ ያቺ ነፍስን አታጥፉ አለቲ ሐረመ አላሁ አላህ እርም ያደረጋትን ክልክል ያደረጋትን ነፍስ አታጥፉ ኢላ ቢልሐቂ በሐቅ ሲቀር በእውነት ሲቀር ዛሊኩም ይሄኮ ወሳኩም ቢሂ ጌታችሁ የመከራችሁ ነው ለዓለኩም ተዕቂሉን እንድታስተነትኑ ወላ ተቅረቡ አትቅረቡ ማለል የቲሚ የየቲም ገንዘብን አትቅረቡ ኢላ ቢለቲ ሂየ አሕሰን መልካም በሆነች ቢሆን እንጂ የየቲም ገንዘብን አትቅረቡ ሐታ የብሉغ አሹደሁ ጥንክርናን እስኪደርስ ድረስ ጥንክርናን እስኪደርስ ማለት ያው ራሱን እስከሚያቅ ድረስ ጎረማሳ ማለት ነው ወአውፉል ከይለ ወልሚዛነ سفرنا ميزان ملو وأوفو ملو الكيل والميزان مسفرنا ميزان ملو بالقسط بفتحة النت لا نكلف نفسا إلا وسعها نفس نكو يمتشلون انجي إما تشلون أن الناس شكمات إلى الله وإذا قلتم ستناقروا فعدلوا فتحة هنو ولو كان ذا قربى زمد قابهن وبعهد الله أوفوا بالله يقبضوا تنقال ملو ذلكم إيكو وصاكم ياو يمكراتونو به لعلكم تذكرون عند التقصت بلو الله ما لدنو إيه آيات اش على لك ميكرتا وان هذا ايكو صراطي من قدينو مستقيمة كت على من قدينو بلاتشو እያሉ ነው እንግዲህ ፈተቢዑሁ ወአነ ሀዛ ይሄ እኮ ስተፍርላ አላህ ነው የሚናገረው ወአነ ሀዛ ይሄ እኮ ሲራጢ መንገዴ ነው ሙስተቂማ ቀጥ ያለ መንገዴ ፈተቢዑሁ ተከተሉት ወላ ተተቢዑ አትከተሉ አሱቡላ የተለያዩ መንገዶችን አትከተሉ ይላል አላህ ወደ ቀጣዩ ገጽ عفوا شيء عند جزء تزعب እሺ አፎን ምን ይላል ወላ ተተቢዑ ሱቡለ መንገዶችን የተለያዩ መንገዶችን አትከተሉ የተለያዩ መንገዶችን አትከተሉ ፈተፈረቀ ቢኩም ትለያያላችሁ አን ሰቢሊሂ ከሱ መንገድ ትለያያላችሁ ዛሊኩም ይህ ከወሳኩም የመከራችሁ ነው ቢሂ ለዓለኩም ተተቁን እንድትፈሩት ብሎ ይላል አላህ አላህን እሱን እንድትፈሩት ብሎ ስለዚህ ይሄ አንቀጽ ይሄ የቁርአን አያ በጣም ትልቅ ሶስት አያቶች ናቸው በጣም ትልቅ አያቶች ናቸው ይመጣል ኢንሻአላህ ይሄ አያት ራሱ ለወደፊቱ አብዱላህ ማን ነው ሱሐቢያ ለአብዱላህ አብዱላህ መስዑድ ነው የተናገረው ንግግር አለ አዎ አብዱላህ ብን መስዑድ አንድ የተነጋገረው ንግግር አለው ስለዚች አያት ይመጣል ኢንሻአላህ አሁን ቀጣይ ላይ እና ይሄ አያት ትልቅ አያት ነው ስለዚህ አያት ብቻ ራሱ ኪታብ የጻፏሉ በማብራራት ማለት ነው ትልቅ ምክር ነው በጣም ቁል በላቸው ይላል ተዓለው ኑ ይላል ቁል ተዓለው በላቸው እስቲ ኑ አትሉ ማ ሐረመ ረቡኩም ጌታችሁ እርም ያደረገላችሁን ላንብብላችሁ አያቱን እያነበብ ነው ነው እየደገም ነው በማብራራት ማ ሐረመ ረቡኩም አሌኩም ጌታችሁ በእናንተ ላይ እርም ያደረገባችሁን ላንብብላችሁ ይላል አላህ አሁን እንግዲህ ሊዘረዝር ነው ማለት ነው በእኛ ላይ ክልክል እርም የተደረጉትን ሊዘረዝርልን ነው ማለት ነው የመጀመሪያ የጀመረው በምንድን ነው? ألا تشركوا به شيئا። በሱ ألا تشركوا به شيئا። በሱ ላይ ምንም ነገር እንዳታጋሩ ይላል የተከለከለው። ስለዚህ መጀመሪያ ላይ የተጠቀሰው ምንድን ነው? የተከለከልነው ነገር ሁላችንም ሽርክ ነው፣ መጀመሪያ ላይ የተጠቀሰው ማለት ነው። ألا تشركوا به شيئا። በሱ ላይ ምንም ነገር እንዳታጋሩ ይላል። ሁለተኛው እየጠቀስን ነው እንግዲህ አንደኛው ألا تشركوا به شيئا በእሱ ላይ ምንም ነገር እንዳታጋሩ وبالوالدين إحسانا ወላጆች ላይ ደግሞ መልካምን መዋል ወላጆችን መልካምን መዋል ማለት ሁለተኛ ይሄ እንግዲህ የወላጆች ሀቅን ያስረዳናል የመጀመሪያው እንግዲህ የአላህ ሀቅ ነው ሽርክ መስራት የተከለከለ ነው ማለት ነው ሁለተኛው የሚያስረዳን የወላጆች ሀቅ ነው መልካምን መዋል አለብን ማለት ነው ወላ ተቅቱሉ አውላደኩም ሚን ኢምላቂን <clears throat> ሁለተኛው ደግሞ ሶስተኛው ይቅርታ ወላ ተቅቱሉ አውላደ ልጆቻችሁን አትግደሉ ሚን ኢምላቂን ድህነትን ፈርታችሁ አትግደሉ አያችሁ የልጆች ሀቅ አንዱ ይሄ ነው ማለት ነው ወላ ተቅቱሉ አውላደኩም <clears throat> ልጆቻችሁን አትግደሉ ሚን ኢምላቅን ድህነትን ፈርታችሁ ልጆቻችሁን አትግደሉ ናሕኑ ነርዝቁኩም ወእያሁም እኛ ሲሳይ እንሰጣችኋለን ለእናንተ ለነሱም እኛን እንሰጣቸው ስለዚህ ድህነትን ፈርታችሁ አትግደሉ ይላል <clears throat> ስለዚህ የልጆች ሀቅ አንዱ ምንድን ነው መገደል የለባቸው ማለት ነው ስለዚህ የልጆች ሀቅ አንዱ ምንድን ነው መገደል የለባቸውም በተለይ ደግሞ እርግዝና ውስጥ ማስወረድም ይሄ በተለይ መግደል አይተናነስም። በተለይ በተለይ ደግሞ አራት ወር ከሞላው በኋላ ያው እንደ ሰው ሆኗል። በተለይ አራት ወር ከሞላው በኋላ ከዛ በፊት ይቻላል ማለት አይደለም፣ ግን አራት ወር ከሞላው በተለይ ደግሞ ነፍስም ይገባበታል። even በስህተት በበሽታ ቢወርድ ቢወርድ ራሱ ማለት ነው። በበሽታ ቢወርድ ራሱ አራት ወር ከሞላው በኋላ እንደ ማንኛውም ሙስሊም ተገንዞ እንትን ብሎ ነው የሚቀበረው። ስለዚህ ይሄም ራሱ መግደል ነው ማለት ነው እሺ የልጆች ሐቅ አንዱ ይሄ ነው ማለት ነው ሶስተኛ ወላ ተቅረቡ ልፈዋሒሻ ይላል መጥፎ ስራን አትቅረቡ ما ظهر منها ወማ በጠነ ግልጽም የሆነ ይሁን የተደበቀም ቢሆን መጥፎን ስራ አትቅረቡ ይላል ስለዚህ መጥፎም ግልጽም ይሁን ድብቅም ስራ ይሁን አትስሩ ሳይሆን ያለው አላህ ምንድን ነው አትቅረቡ ነው። ስለዚህ በሩቁ በተቻለን መጠን ወደ እሱ ከሚያደርሱ ነገሮች መራቅ አለብን ማለት ነው። ወደ እሱ ከሚወስዱ ነገሮች ራሳችንን መጠበቅ አለብን። ለዛ ነው ብዙ ነገሮች ሐራም የሆኑት። አንድ ነገር ሐራም ይሆንና ወደ እሱ የሚወስዱ ነገሮች ሐራም ይሆናሉ። ወላ ተቅቱሉ ነፍሰ ለቲ ነፍስን አትግደሉ አለቲ ሐረመ አላሁ አላህ እርም ያደረጋትን ነፍስ አታጥፉ ኢላ ቢሐቅ በእውነት ሲቀር በእውነት ሲቀር የተባለ ምንድን ነው ማንኛውንም ነፍስ ማጥፋት አይቻልም አንድ ነፍስ ያጠፋ ያው የሰው ልጅን ሁሉ እንዳጠፋ ይቆጠራል አንድ ነፍስ ያተረፈ ደግሞ የሰው ልጅ ሁሉ እንደ አተረፈ ይቆጠርለታል ማን ነው ቢሐቅ ቢሐቅን ሲቀር የተባለው ምንድን ነው ለምሳሌ ሰው የገደለ ካለ በሸሪዓችን ሰው ያጠፋ የሰው ልጅ ነፍስን ያጠፋ ነፍሱ ይጠፋል ማለት ነው የሰው ጥርስ ካወለቀ ጥርሱ ይወልቃል። በስምና አውቆ ከሆነ ነው። በስተት ከሆነ ያው ጉማ ካሳ ነው የሚከፍለው። አንደኛው ይሄ ነው። ኢላ ቢሐቂን ያለው ሰው ያጠፋ ካለ ያው ይገደላል ማለት ነው። ሚስት ኑሮት ወይ ደግሞ ባል ዝሙት ከሰሩ ያው ይሄ ይገደላሉ። አሉ ብዙ የሚያስገድሉ ወንጀሎች አሉ። ሙርተድ ይገደላል። ሙስሊም የነበረ ኢዘርተደ ሙርተድ ከሆነ ይከፈራል ማለት ይቅርታ ይገደላል ሌሎችም አሉ ብዙ አይነት የሉጥ ህዝቦች አይነት የሉጥ ህዝቦች አይነት ባህሪ የሚያመጣም ከሆነ ይገደላል ብዙ አይነት አሉ ኢንሻአላህ ብቻ እንደዚህ እንደዚህ በሸሪዓው የተቀመጡ ካሉ ግን ያው ይገደላል ማለት ነው እሱን የሚገለው ግን የአሚር ነው እንጂ ከምድር ተነስተንኛ አይ ሸሪዓ ይላል ብላችሁ ብለን አንድ ሰው በነጠላ በራሱ ማድረግ አይቻልም የሙስሊም መንግስት ካለ አሚሩ ነው የሚያስፈጽመው ማለት ነው ذلكم إيكو وصاكم به لعلكم تعقلون إن تستنتن بلون إيه الله مكر يسطاتشو ياززاتشو ولا تقربوا إلى الدم وليلا مكر أهون أرات نيجرسنا مثلا أمستنيا دمو ولا تقربوا مال اليتيم إلا, إلا بالتي أحسن የየቲምን ገንዘብ አትቅረቡ በመልካም አቀራረብ ቢሆን እንጂ ሀታ የብልዋ ሹደሁ ጥንካሬን እስኪደርስ ድረስ ይሄ ምንድን ነው የቲም አባቱ ብዙ ገንዘብ ጥሎለት ሊሞት ይችላል ስለዚህ አስተዳዳሪ የሚሆነው እናቱም ትሁን አጎቱ ሊሆን ይችላል የፈለገ ይሁን አስተዳዳሪ የሆነው ህፃን ልጅየው እስኪደርስ ድረስ ገንዘቡን በትክክል ነው ማስተዳደር ያለበት ማለት ነው ዝም ብሎ ይሄ ልጅ ሳያድግ ካደገማ ገንዘቡን ይጠይቃል ብሎ ገንዘቡን ማባከን ወይ ወደዚህ ስም እያዟዟረ ማጭበርበር፣ ይሄ በጣም ትልቅ ወንጀል ነው። ገንዘቡን ልጅየው እስኪደርስ ድረስ ለአቅመ አዳም ወይ እድሜው እስኪደርስ ድረስ በትክክል እያስተዳደረ ያስቀምጥለታል። ለምሳሌ ስራ እየሰራለት ከሆነ የሚገባውን ደሞዝ እየወሰደ ምግብ ልጅየው ጋር አብሮ ቢበላ ችግር የለውም ብለዋል። አብሮ ቢበላ አብሮ ቢጠጣ ምናምን ችግር የለውም። ስለዚህ ይሄ በስርዓቱ መልኩ አድርጎ ብሩን የልጅየውን አስተዳድሮ ሲያድግ ማስረከብ አለበት ማለት ነው። የየቲም ገንዘብ የሚበላ ደግሞ እሳት እንደሚበላ ነው። የው ቂያማም እሳት ይበላል ማለት ነው። የየቲም ገንዘብን የሚያጭበረብር ወአውፉል ከይለ ወልሚዛን ስፍርና ሚዛንን አሟሉ ቢልቅስቲ በፍትሐዊነት ስለዚህ አንዱ ትእዛዝ የታዘዘ ምንድን ነው? ስፍራችንን ሚዛን በትክክል መመዘን መስፈር አለብን ማለት ነው። ሚዛናችንን በትክክል መስፈር ስፍር ደግሞ መስፈር ይሄ ጣሳ ሊሆን ይችላል ሲሰፈር በትክክል መስፈር ሚዛንም የሚመዝን ሰው በትክክል ማድረግ አለበት ማለት ነው ይሄ ዝናብ ከሚያጠፉና አላህ ካስጠነቀቃቸው ትልቅ ወንጀሎች ውስጥ አንዱ ነው የሰው ገንዘብ መውሰድ ነው ማለት ነው ያው ሌብነት ነው ይሄ የሚያሳዝነው ብዙ ሙስሊሞች እንደምናውቀው ነጋዴዎች አሉ አንዳንድ ሙስሊሞች ላይ እንደዚህ አይነት ስራ እየገባ ስለሆነ ያው ብዙ አሉ ስለዚህ ራሳችንንና የምናውቀውን ሰውም ማስጠንቀቅ አለብን ማለት ነው እንደዚህ የሰው ገንዘብ ነው እሳት ነው ቆርጠን የምናስቀለው ራሳችን ኸይር የለውም ቢቀር ይሻላል ማለት ነው ላኑከሊፉ ነፍሰን ነፍስን አናሸክማትም ኢላ ውስሀ የምትችለውን እንጂ ስለዚህ አላህ የሚሰጠን ሁሉ የሚያዘን የምንችለውን ነው ሶላት ቁማችሁ ስገዱ ተብለናል መቆም ያለን እግሩ ሽባ የሆነ ሰው ቁመ ስገድ ተብሎ አይገደድም ቁጭ ብሎ ይሰግዳል ለምን ወገቡ ሽባ ነው የማይነሳ ከሆነ ከአልጋ ላይ አልጋ ላይ ሆኖ ይሰግዳል ስለዚህ እስልምና የምንችለውን ነው ይሄ ማለት ግን ቁጭ ብሎ ስራ ሳይሰራ አይ አላህ እኮ ቀላል ዲኑ ገር ነውና ምናም ብሎ እስልምና ተግባሮችን መተው አይደለም የታዘዝነውን መስራት ግዴታ ነው ግን ይሄ የተባለው ምንድነው የማይችል ከሆነ ከአቅሙ በላይ ከሆነ አይሰራም ማለት ነው እንጂ ስራ ሱቅ ከፍቶ እየነገደ ጁማ ሶላት ሂደህ ሱቅ ዘግተህ ሂድ ሲባል አይ አላህ እኮ ያቅማችሁ ብቻ አላለም ሰርታችሁ ብሉ ብሏል ምናም ብሎ ሱቁን ከፍቶ የሚሰራ ከሆነ ይሄ አጭበርባሪ ነው <laughs> ነቢያችን ስለ ላሁ ሰለም ሱቃችሁንም ዘግታችሁ ሄዳችሁ ስገዱ አይደለም ጁምዓ ሌላ ወቅት ሶላት ራሱ መስገድ አለብን ስለዚህ አንዳንድ ሰዎች የሸሪዓ የተፈቀደልንን ነገር በማብዛት አውቀው ለማይሆን ነገር የሚጠቀሙ አሉ ማለት ነው ወኢዛ ቁልቱም ከተናገራችሁ ፈዕድሉ ፍትሐውያን ሁሉ ወለው ካነዛ ቁርባ ቤተሰባችሁ ቅርብ ዘመዳችሁ እንኳ ቢሆን ይሄ ምን ማለት ነው ፍርድ ስትፈርዱ በሰዎች መካከል ፍትሐውያን ሁኑ ፍትሐውያን ፍትህ ማለት እስልምና በጣም የሚያምንበት አንዱ ትልቁ አስተሳሰብ ፍትህ ነው እኛ ጋር ፍትህ በጣም ወሳኝነት አለው ከዚህ በፊት ሰምታችሁ ይሆናል አይደለም አንድ እስልምና ፍርድ አሊ ብን አቢ ጣሊብ አሚር እያለ አሚር አልሙእሚኒን ሆኖ እያለ ከአይሁድ ጋር ከአንድ አይሁድ ጋር በሆነች ጥምጣም ይሁን ጥምጣም ይሁን ጋሻ ተጣልተው ሄዶ ፍርድ ቤት ቀርበው አንድ በጣም የሚታወቅ ፍርድ በጣም አላህን የሚፈራ ነበር ረስቶ ነው እሱ ጋር ቀርበው ከዛ በኋላ እቃው የነበረው ከዛኛው ሰውዬ ጋር ነው ከአይሁዱ ጋር ነው የነበረው ስለዚህ አልይን ምን አለው ያን ቃዲው ፈራጁ ምስክር አለ ወይ አለው ምስክር ማቅረብ አልቻለም አልይ ምስክር ማቅረብ ስላልቻለ ያ ሰውየው ምን አለው አቃሉ ያንተ እንደሆነ ግን ሸሪዓው ሂደቱ ለሱ ነው የሚገባው ለምን እቃ ይዞ ነው የመጣው እቃ የሚጠይቅ እቃ ያለው ሰው የማን ነው የሚገባው እቃ ይዞ አንድ ሰው ካለ እሱ ጋር የሱ ነው ያ ከሳሹ ማስረጃ ይዞ እስካልመጣ ድረስ ይሄን አርበዒና ቀርታችሁ ተላ ሀዲስ አይደለም ትዝ የሚላችሁ ከሆነ ከሳሽ ማስረጃ ይዞ ማቅረብ አለበት ተከሳሽ ደግሞ መሀላ የሚጠበቅበት ማለት ነው ስለዚህ ለማን ተሰጠ ለዛኛው ሰጠ ያኛው ሰውዬ በዚህ ብቻ ሰለመ ስለዚህ እኛ በእርግጥ ያው ሰውየው አስተሳስቦ አእምሮ ስላሉ ሊሰልም ይችላል እኛ ግን ይስለም አይስለም አላህ ያዘዘን ፍትሃዊነት ማድረግ ስለሆነ እንደዚህ ነው ማለት ነው ስለዚህ ካፊርም ይሁን በሁለት ካፊር በሁለት ሙስሊም ይሁን በሙስሊምና በካፊርም ይሁን የፈለገ አይነት ሰው ይምጣ በመካከላችሁ ልትፈርዱ ስትሉ የትልቅ ቦታም ሊሆን ይችላል ክስም ሊሆን ይችላል ወይ ደግሞ ዝም ብሎ የሰፈርም ሊሆን ይችላል ፍትሃዊ መሆን አለብን ማለት ነው እኩል መፍረድ አለብን ማለት ነው <clears throat> ይሄ ዘመን ያመጣው እኩልነት ምናምን የሚለው እኛ ይሄ ዝም ብሎ ነው ሰው ማጭበርበሪያ ነው እንጂ እኩልነት የሚባል ነገር እኛ የለም አላህ ፊት በእርግጥ ሁሉም ሰው ምንድን ነው ሁሉም ሰው አላህ ፊት እኩል ነው የሚበልጠው ማን ነው ያው አለው የሚበልጥ ማን ነው ኢነ አክረመኩም ዒንደ አላሂ አጥቃኩም አላህን የሚፈራ ሰው አላህ ዘንድ ይበልጣል ስለዚህ ሁሉም ሰው እኩል ነው ሳይሆን የምንለው ያው በፍትሃዊነት ማድረግ ነው እንጂ ሁሉም ሰው የተለያየ ነው ሁሉም የተለያየ ነው እሺ ወቢአህዲላሂ በአላህ ቃል የገባችሁ አውፉ ሙሉ ቃል ከገባን ደግሞ አንዱ ቃል ችንን መውጣት አለብን ቃል አለማሟላት ያው የንፍቅና ባህሪ ነው ذلكم وصاكم به لعلكم تذكرون ይህንን ያዘዛችሁ አላህ የመከራችሁ እንድትገሰጹ ብሎ ነው ይላል ወአነ ሀዛ ይላል መጨረሻ ላይ ይሄ እኮ ሲራጢ መንገዴ ነው ሙስተቂማ ቀጥ ያለ መንገዴ ነው ፈተቢዑሁ ተከተሉት ፈተቢዑሁ ተከተሉት ወላ ተተቢዑ አትከተሉ አሱቡለ የተለያዩ መንገዶችን አትከተሉ አትከተሉ ፈተፈረቀ ቢኩም አን ሰቢል ይሄ ከሱ መንገድ ትለያያላችሁ ይላል ስለዚህ እስልምና አላህ ያመጣልን መንገድ አለ ቁርአንና ሐዲስ አለ እሱን መከተል አለብን አያችሁ ፈተቢዑ አለ ተከተሉት ካልሆነስ ካልተከተል ልዩነት ይመጣል ልዩነት ከምንድን ነው የተያያዘው ማለት ነው የእስልምና በመካከላችን ልዩነት የሚያያዘው ቁርአንና ሐዲስን ከመከተልና ካለመከተል የተነሳ ነው ማለት ነው ስለዚህ የሁሉ ፊርቃ የመጣው አንዳንዱ የራሱ እየጨመረ ቢድዓ ሲያመጣ ቢድዓ ሲያመጣ ልዩነት እየመጣ እንጂ ሁሉም ቁርአንና ሐዲስ ብንከተል እኮ ልዩነት የለውም አሰጋገድ ቢሉ ነቢያችን ሰለላሁ ዐለይሂ ወሰለም ያስተማሩን ነው ሁሉም ቢሆን አንዳንዱ የተለያየ ቢሆን ለምሳሌ የሚቻል ነው ማለት ነው ቁርአን ሰባት አይነት መቅራት ትችላላችሁ አይደለ ስለዚህ ያኛው በሌላ አቀራር ቢቀራው ይሄኛው በዚህ ቢቀራው የሚጣል አይደለም ይቻላል ይሄም ይቻላል ስለዚህ የተለያየ አይነት ከታዘዝን የሚቻል ነው ማለት ነው ስለዚህ እርስ በርሳችን የሚያጣላን ነገር አይደለም መቼ ነው የምንጣለው ቢድዓ ሲመጣ ነው ምክንያቱም ቢድዓ ከሱና ጋር ይጋጫላል የሚጋጭ ነገር ደግሞ አብሮ አይሄድም ስለዚህ በመካከል ግጭት ይመጣል ማለት ነው እሺ ዛሊኩም ይሄ እኮ ወሳኩም መከራችሁ ለዓለኩም ብሂ ለዓለኩም ተተቁን እሱን እንድትፈሩት ብሎ ይላል እሺ ኢንሻአላህ ትንሽ እችን እንበላትና እንጨርሳለን ቃል እብን መስዑድ እብን መስዑድ ረዲ ላሁ አንሁ እብን መስዑድ ተናገረ አላህ መልካም ስራውን ይውደድለትና እብን መስዑድ ታቆለ እብን ዑመር እብን መስዑድ አሉ አብደላህ እብን ዑመር አብደላህ እብን መስዑድ እነዚህ በጣም የታወቁ ናቸው አብደላህ እብን አባስ እነዚህ ሶስቱ አብደላሆች በጣም የታወቁ ናቸው የምታውቋቸው ከሆነ አብዱላህ ብን መስዑድ ያው የብን መስዑድ ሶስቱ ናቸው አዎ አብዱላህ ብን መስዑድ አብዱላህ ብን ዑመር በሐዲስ በመዘገብ በጣም የታወቀ ነው አብዱላህ ብን ዑመር ሐዲስ ከሰሓቦች ከዘገቡት እንዲያውም ሶስተኛ ነው ወደ ሺ አምስት ሐዲስ አካባቢ ዘግቧል አብዱላህ ብን አባስ እና አብዱላህ ብን መስዑድ ደግሞ ቁርአን በመተፍሲር በጣም የታወቁ ናቸው በተለይ ብን አባስ ሁለቱም በጣም የታወቁ ናቸው ሶስቱ በጣም የሰሓቦች ውስጥ በዕልም የሚታወቁ ነበሩ ማለት ነው عبد الله بن مسعود عبد الله بن مسعود عبد الله بن مسعود عبد الله بن عباس እና አብዱላህ ኢብኑ ዑመር በጣም የታወቁ ናቸው እሺ ምን አለ ኢብኑ መስዑድ ሲናገር መን አራደ የፈለገ አን የንዙረ ሊመለከት የፈለገ ኢላ ወስየቲ ሙሐመድን ሰለ ላሁ ለ ወሰለም ኢላ ወስየቲ ምክር ማለት ነው ሙሐመድን ሰለ ላሁ ሰለም ወደ ነቢያችን ሰለ ላሁ ለ ሰለም ምክር መመልከት የፈለገ አለት ያቺ አለይሃ ያላት ኻቲመሁ መጨረሻው የነቢያችን ሰለላሁ ዐለይሂ ወሰለም ወስያ ኑዛዜ ማየት የፈለገ ማወቅ የፈለገ መመልከት የፈለገ ሰው አለቲ አለይሃ ኻቲመሁ ያቺ መጨረሻው ያለባት መጨረሻው ያለባት ማለት ያው ሲሞቱ የተናገሯትን ኑዛዜ ማወቅ የፈለገ ሰው አለ እብኑ መስዑድ فليقرأ ይቅራ ያንብብ قوله تعالى የአላህ ንግግር قل تعالوا أتل ما حرم ربكم عليكم ألا تشركوا به شيئا የሚለው አሁን የቀራ ነው ኢላ ቀውሊህ እስከሚለው ድረስ ዋና ሀዛ ሲራጢ ሙስተቂማ ይሄ ዋና ሀዛ ሲራጢ ሙስተቂማ እስከሚለው ድረስ አሁን የቀራ ነውን ቁርአን ያመላከተው ሱረት አልአንዓም ከ151 እስከ 153 አያ ነው አንቀጽ ስለዚህ እብን መስዑድ አሁን የቀራነው ቅድም ያብራራነውን ቁርአን ምን አለ ማለት ነው የነቢያችን ሰለላሁ ዐለይሂ ወሰለም የመጨረሻቸውን ኑዛዜ መጨረሻ ላይ ሲናገሩ የተናዘዙትን ማወቅ የፈለገ ሰው ይህንን ቁርአን ያንብብ ብሏል። ያው ይህንን ማወቅ ደግሞ ኑዛዜ ከተባለ አንድ ሰው ደግሞ ሊሞት ሲል የተናዘዘው በጣም ያው ቁልፍ ነጥብ ያለው ነው ማለት ነው። ስለዚህ ይሄ አንቀጽ ምን ያህል ቦታ እንዳለው እንረዳለን። በጣም እነዚህ አንቀጾች ሶስት አንቀጽ መስል በጣም በጣም ጠቃሚ አንቀጾች ናቸው። ብዙ ምክር ጠቅልለው የያዙ ናቸው። በጣም እሺ وعن معاذ بن جبل رضي الله عنه قال معاذ بن جبل من على رضي الله عنه الله مكام سراون يودد لتنا قال على كنت نبركني على رضيف النبي አሁንም ይኸው ቁርአን እንዳት ጎን አልሳተ እንዳንስት መሰናዳችን የምናወራ ያለነው አሁንም ስለ ተውሂድ ነው መግቢያውን ነው ገባችሁ አይደለ ይሄንን አያት ለምንድን ነው የጨረሰው ስለ ሽርክ መጀመሪያ ላይ እንዳትረሱ አሁንም አላ ትሽሪኩ ቢሂ ሸይአ ነው ያለው አይደለ መጀመሪያ ላይ በሱ ምንም ነገር እንዳታጋሩ ብሏል ስለዚህ አሁን የምናወራ ያለ ነው አያቱ ጠቃሚ ስለሆነ ነው እንጂ አብረን ዝም ብለን ሌሎችንም ያብራራ ነው ዋና ሀሳባችን አሁንም ስለ እንትን ነው ስለ ተውሂድ ነው ማለት ነው وعن معاذ بن جبل رضي الله عنه قال على من على كنت رديف النبي صلى الله عليه وسلم ነቢያችን ስለ ላሁ ለ ሰለም ጋር ተፈናጥጨ ነበር አለ تفنات نبر من مالت نو يوكو على أبرو أهياو لي تمن على حمار بأهيا لي النبي صلى الله عليه وسلم الساتشو قاهيا لي تفنات نبر على معاذ بن جبل رضي الله عنه فقال لي ألون نيالا ساتشو ألون فقال لي ألون يا معاذ أنت معاذ هوي يا معاذ أنت معاذ هوي أتدري تك ألا هوي ألوت ما حق الله الله حق يا الله حق تاك اللهوي አለል ዒባዲ በባሮች ላይ የአላህ ሐቅ በባሮች ላይ ያለው ሐቅ ምንድን ነው የአላህ ሐቅ ማለት ነው በባሮች ላይ ያለው ምንድን ነው ይህንን ታውቃለህ ያሉት አሉት ወማ ሐቁ ልዕባዲ የባሮች ሐቅ አለላህ በአላህ ላይ የባሮች ሐቅ ደግሞ በአላህ ላይ ያለው ምን እንደሆነ ታውቃለህ ወይ አሉትኝ ቁልቱ ከዛ እሱ ምን አለ ቁልቱ አልኩኝ አለ ለሳቸው መልሶ አልኩኝ አለ አላሁ ወረሱሉሁ አዕለም አላህና ወረሱሉ መልእክተኛው አዕለሙ ያውቃሉ አለ አላሁ ረሱሉ አለም አላህና መልእክተኛው ያውቃሉ አለ ቃለ አሉኛ አለ ነቢያችን ስለ ላሁ ለ ምን አሉ ፈእነ ሐቁላሂ የአላህ ሐቅ ምንድን ነው አለ ልዕባድ በባሮች ላይ የአላህ ሐቅ በባሮች ላይ ያለው ምንድን ነው አንያዕቡዱሁ ሊያመልኩት ነው ወላ ዩሽሪኩ ቢሂ ሸይአ በሱ ደግሞ አንዳችም ነገር ላያጋሩ ነው ይሄ ነው የአላህ ሐቅ የአላህ ሐቅ በባሮች ላይ ያለው ምንድን ነው አያዕቡዱሁ ሊያመልኩት ነው ወላ ዩሽሪኩ ብሂ ሸይአ በሱ ላይ ደግሞ አንዳችም ነገር ላያጋሩ ነው ይላል ወሐቁ ልዕባዲ አላ ላህ የባሮቹ ሐቅ ደግሞ የባሮቹ ሐቅ በአላህ ላይ ደግሞ ምንድን ነው አንላ ዩዓዚበ ላይቀጣ ነው አላህ መን ላ ዩሽሪኩ ብሂ ሸይአ በሱ በአላህ ላይ ምንም ነገር ያላጋራን ሰው አላህ ምን ላያደርግ ነው ላይቀጣ ነው ማለት ነው ስለዚህ ቁልቱ አለ ከዛኛ አልኩኝ አለ ያ ረሱላላህ አንቱ የአላህ መልእክተኛ ሆይ አፈላ ኡበሽሩ ናስ ሰዎችን ላብስራቸው ወይ አለ ሙዓዝ ብን ጀበል ቃለ እሳቸው አሉትኝ ላቱበሽርሁም አታብስራቸው ፈየተኪሉ ይሰንፋሉ አሉ ነቢያ ስ ሰለም ስለዚህ እዚህ ሀዲስ ምንድን ነው ነቢያችን ሙዓዝ ብን ጀበል እሳቸው አህያ ተፈናጦ ነበረ እሳቸው ጋር ማለት ነው ከነቢዩ መሐመድ ስለ ላሁ ወሰለም እሳቸው ጋር ተፈናጦ ነበረ ከዛ ምን አሉትኝ ታቃለሁ ወይ የአላህ ሐቅ በባሮች ላይ ያለውና የባሮች ሐቅ ደግሞ በአላህ ላይ ያለውን ታቃለሁ ወይ አሉትኝ እሱም የሶሓባ አደብ ታቃላችሁ አላሁ ረሱሉ አለም አላህና መልእክተኛው ያቃሉ ብሎ ቆረጠው ከዛ قال ነቢያችን ስለ ላ ምን አሉት የአላህ ሀቅ በባሮች ላይ ያለው ምንድን ነው በሱ ምንም ነገር እንዳያጋሩ ነው ምንም ነገር እንዳያጋሩ ነው ሽርክ እንዳይሰሩ ነው አላ ዩሽሪኩ ወላ ዩሽሪኩ ብሂ አን ያዕቡዱሁ ሊያመልኩት ነው ወላ ዩሽሪኩ ብሸይአ ምንም ነገር ላያጋሩ ነው በቃ ላይላ ለላ ማለት ነው አይደለም በሱ ምንም ላያጋሩ ነው እሱን ብቻ ደግሞ ምን ሊያደርጉ ነው ሊያመልኩት ነው ይላል የአላህ ሀቅ ይሄ ነው ወሐቁል ልዕባድ አላላህ የአላህ የባሮቹ ሐቅ በአላህ ላይ ደግሞ ምንድን ነው አንዩዓዚበ መን ላ ዩሽሪከ ብሂ ሸይአ በእሱ ላይ ምንም ነገር ያላጋራን ሰው አላህ ምን ላያደርግ ነው ላይቀጣ ነው በእሱ ላይ ምንም ነገር ያላጋራን አላህ ምን ላያደርግ ነው ላይቀጣ ነው ማለት ነው ስለዚህ ይሄ ግልጽ ትልቅ መልእክት ነው ላብስራቸው ወይ አለ አይደለ ከዛ በኋላ ላብስራቸው ወይ ሲል ላቱ በሽርሁም ፈይተኪሉ አታብስራቸው ይሰንፋሉ አለ ያው ይህንን ሐዲስ አልተናገረም ነበረ ወደ መጨረሻ አካባቢ ያው ሞት ሲመጣ መልእክቱ ቁርአን ላይ ማለ እውቀት ይዞ ሳያወጣ የሞተ የሚል የሚያስፈራራ አንቀጽ ስላለ ለዛ ብሎ ታሞ እያለ ይህንን ሀዲስ ተናገረ ማለት ነው ከዛ በኋላ ተላለፈ ያው ነቢያችን ሰለላሁ ዐለይሂ ወሰለም ይሰንፋሉ ማለታቸው ከሱና ከአንዳንድ ጥሩ ጥሩ መልካም ስራ ዋጅብ ካልሆኑ ነገሮች እንዳይዘናጉ በሚል ነው ነቢያችን ሰለላሁ ዐለይሂ ወሰለም ለምን እዚህ ጋር ከዚያን ሐዲስ እንደምንረዳው አላህን ያመለከ ሽርክ ራሱን ከሽርክ የጠበቀ ሰው አላህ ጀነት ያስገባዋል አይቀጣውም ይላል ስለዚህ ያው ትልቅ ነው የተውሂድንም የምትረዳላችሁ ተውሂድ ትልቅ ቦታ እዚህ ትረዳላችሁ ኢንሻአላህ ይህንን ይመስላል ለዛሬ ምንድነው የዛሬ የተማርነው ማለት ነው ኢንሻአላህ መጀመሪያ ላይ አንቀጾች እንደረደርን መጀመሪያ አንቀጾች እንደረደርን ስለ ተውሂድ የሚመለከቱ ማለት ነው አላህን አምልኩ ሽርክ ተከልከሉ እንደዚህ እንደዚህ አይነቶችን መጨረሻ ላይ ያመጣው ደግሞ ሀዲስን አስተውላችሁት ከሆነ ምንድነው የተውሂድን ደግሞ ምን ያህል ዋጋ እንዳለው ያስረዳል አይደለም እሱን የሰራ ሰው ሳይቀጣ ጀነት ይገባል ተውሂድን አላህን በትክክል ያመለከ አንያዕቡዱ ወላ ሽርኩ ቢሸይአ አላህን በትክክል ያመልካሉ ከሱ ደግሞ ምንም ካላጋሩ አይ ዩዓዚበ ምን ላ ሽሪክ ቢሸይአ ምንም አላህ ደግሞ በሱ ላይ ያላጋራ ላይቀጣ ነው ስለዚህ የተውሂድን ምን ያህል ቦታ እንዳለው አስረዳን ማለት ነው ይህንን ይመስላል ኢንሻአላህ የተውሂድ መግቢያው ነው ይሄ ከዚህ በኋላ ኢንሻአላህ ባባብ እያለ እንትኑ ተውሂዱ ማለት ነው እኔም ማቆም ምንድላ የሚለው ነው ፊሂ መሳኢል የሚል ይታያቸዋል እዚህ አይደለም ፊህ መሳኢል ማለት ጥያቄዎችንና የአሁን ነውን የላዩን መደምደሚያ ሀሳብ ነው እንደ መደምደሚያ ነው የምንማረውን ያስረዳል የተለያዩ ማለት ነው መጠቅለያ ነው እንትን ያው ምንድን ነው የሚባለው በአማርኛ መጨረሻ ላይ ሀሳብ መጥቶ ሀሳብ የሚደመድምበት ማለት ነው። ሀሳቡን ጠቅልሎ የሚያስረዳበት ቦታ ነው። ስለዚህ እሱን ከፈለጋችሁ ማንበብ ትችላላችሁ። ከፈለጋችሁም አንዳንድ ቦታ ይቀራሉ። እኔ ግን የቀራሁት የለመድኩትም አቀራውም እንደዚህ ነው። ጥያቄ ካላችሁ አንብባችሁት ከፈለጋችሁ መጠየቅ ትችላላችሁ። ግን እኛ አቀራራችን ካሁን በኋላ እስከ ፊህ መሳኤል የሚለውን ነው። ፊህ መሳኤል የሚለውን አንቀራም። ከዛ ወደ ቀጣዩ እንዘላለን ማለት ነው። ወደ ባብ ወደሚለው ነው የምንሄደው ማለት ነው። ፊህ መሳኤል ብሎ አሽራ ምናምን አለው ብዙ አይነት ስንት ሀያም ሊሆን ይችላል እሱን ሁላ ሂደን ቀጣዩ ባብ ላይ ነው የምንገባው ማለት ነው ከአሁን በኋላ ያው እንደነገርኳችሁ ባብ እያለ ይሄዳል ኢንሻአላህ ያው ፊ መሳይል የሚለውን ሁሉ ጊዜ ዘለዋለሁ ግራ እንዳይገባችሁ ብዬ ነው ኪታቡን ያው ሁሉም ኪታብ ታገኛችኋላችሁ አምረቱል አህካም ምናምን ይሄንን ይመስላል ጥያቄ ካላችሁ መጠየቅ ትችላላችሁ ኢንሻአላህ ቀጣይ እስከምንገናኝ አላህ በሰላም ሁላችሁ ያቆየን والله أعلم وصلى الله على نبينا محمد وعلى آله وصحبه أجمعين والحمد لله